لأنك الله قلبي كله أمل لأنك الله روحي ملؤها الأنق لأنك الله لن أختار لي ملكا أنت العظيم الذي في ملكه السلام عليكم ورحمة الله وبركاته የተከበራችሁ የአፍሪካ ቲቪ ተከታታዮች በያላችሁበት ሆናችሁ ይህንን ትምህርት የምትከታተሉ የዛሬው ትምህርት የሚሆነው ኢሕዳ አስማኢላህ ልሑስና አስማኡላህ ልሑስና ብዙ ናቸው። የአላህ መልካም ስሞቹ በጣም ብዙ ናቸው። ቁጥር ስፍር የላቸውም። ከእነዚህ ስሞች መካከል ዛሬ አንዱን ከእናንተ ጋር በሰፊው ማየት ፈልጋለሁ። የአላህ ስብሓንሁ ወተዓላ ስሞች ሁላቸውም አስተማሪዎች ሁላቸውም ሰፊ መልእክት የያዙ ሁላቸውም መልካሞች ናቸው ከእነዚህ ስሞች መካከል አሰመድ አሰመድ የሚባለው ስሙ አሰመድ በቁርአን ውስጥ ብዙ ጊዜ አልተጠቀሰም አንድ ጊዜ ብቻ ነው ሱረቱ ልእክላስ ላይ ቁል ሁወ አላሁ አሐድ አላህ አሰመድ አለን አላህ ሰመድ ነው እሱ ነው በላቸው። ለጠየቁህ ከወርቅ ነው ከብር ነው ከየት ነው የተፈጠረው ብለው ለጠየቁ አካሎች ስለ አላህ እንዲያውቁ አላህ ሰመድ ነው በላቸው። አላህ ሰመድ ሰመድ የሚለው ስሙ አንድ ጊዜ ይወሳ እንጂ ማዕናው ግን በጣም ሰፊ ነው። ለዚህም ይመስለኛል ይህን ምዕራፍ ያነበበ አሉ ነቢ ዓለይሂ ሰላቱ ወሰላም ሱረቱል ኢኽላስን የቁርአንን አንድ ሶስተኛ እንዳነበበ ይቆጠራል አሉ አያዕጀዙ አሐዱኩም በየቀኑ ቁርአንን የቁርአን አንድ ሶስተኛን መቅራት ያቀታችኋል አሉ እንዴት እንችላለን የቁርአኑ አንድ ሶስተኛ ማለት ሰላሳ ጁዝ ነው አስር ጁዝ መቅራት ማለት ነው ይህንን ነው የተረዱት ሱሐባዎች ይሄ እንዴት ይሆናል ፈሸቀ ذلك عليهم وقالوا أينا يطيق ذلك يا رسول الله ይህንን ማን ይችለዋል ብለው ነው ኧረ አይቻልም በየቀኑ አንድ ቀን ሊሆን ይችላል የሆነ ቀን እያለፉ ሊሆን ይችላል ግን በየቀኑ አስር አስር ጁዝ መቅራትማ በጣም ይከብዳል አሏቸው فقال الله الواحد الصمد ثلث القرآن እንዲህ የሚለው ስም ያለበት ምዕራፍ አንድ ሶስተኛ እኮ ይወክላል يا سلام ሱረቱ ልእክላስ የቁርአንን አንድ ሶስተኛ ይመጥናል እንደው አላህ የሚለው ቃል አሰመድ የሚለው ቃል ስላለበት ይሆን አንዱ ሰውዬ ሶላት በሰገደ ቁጥር ሌላ ምዕራፍም ቀርቶ ቁል ሁላሁ አድን ይቀራል በየጊዜው ነው የሚያደርገው ይሄንን ከዚያ በኋላ ሰሓባዎች አንተ ለምንድን ነው ይህን የምታደርገው ሲል በቃ አረጋለሁኝ እኔ ደስ ስለሚለኝ ነው ወደዋለሁና ነው አላቸው ሰሓባዎች ለነቢዩ መጥተው አሚር ያደረጉልን ሰውዬ ዘንድሮ እንዲያው ምን ሲያደርግ እንደቆየ እንንገረወት ብለው ምን አደረገ ሲሏቸው ባሰገደን ቁጥር ከሌላ ሱራ በኋላ ቁል ሁወ ላሁ አሐድ ይቀራል ወለይል ይቅራ ወባሃ ይቅራ ወሸምስ ይቅራ ወቲኒ ይቅራ ምንም ይቅራ መጨረሻ ላይ ቁል ሁወ ላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ነበር የሚለው። ጠይቁት እስቲ ለምንድን ነው እንዲህ የሚያደርገው? ኧረ እኔ ስለምወደው ነው ብሏል። ምዕራፉን እወደዋለሁኝ ነው አላህ እሱን በመውደድህ አንተንም ወዱሃል በሉት አሉ ነቢዩ ስ ሰለም። በቃ ይህንን ይህንን ስም ያለበትን ምዕራፍ ነቢ ዓለይሂ ሰላቱ ወሰላም በዚህ መልኩ ነው ያስተማሩን። ይሄ ሶመድ የሚለው ነገር ምን መልእክት ስላለው ይሆን? ወንድሞቼ ሶመድ የሚለው ነገር ሁሉ የሚፈልገው ከሁሉ የተብቃቃ ማለት ነው። አለዚ የስሙዱ ኢለይህ ልጀሚዕ ሁሉም ነገር እሱን የሚፈልገው ወላ የሕታጁ ኢላ ሸይእን ወደ አንድ ነገር እሱ ምንም የማይፈልግ አላህ ያንተ ጌታ ሶመድ ነው፣ የሁሉ መጠጊያ ነው ከተባለ የሀብታሙም የደሃውም የደካማውም የጠንካራውም መጠጊያ ጌታ አላህ ከሆነ አንተ አርፈሃል ማለት ነው ከማንም ከምንም ምንም ነገር እንዳትፈልግ የሚበቃህ ጌታ አግኝተሃል ማለት ነው። በአላህ ስር ሆንክ ማለት በአላህ አመንክ ማለት التجأت إلى سند قوي ጠንካራ ጉልበት ያለው ሁሉን ነገር ማድረግ የሚችል ጌታ ጋር ነው ያለሁ ማለት ነው ሰመድ ማዕና የገባው ሰው ሁለት ነገሮችን በትክክል ያውቃል አላህ ለአንተ ያለው ነገር ምንም ነገር ቢሆን ማንም የማያስቀርብህ መሆኑን በደንብ ትረዳለህ አላህ ሊሰጥህ ያልፈለገውን ነገር ደግሞ ዓለም ቢሰባሰብ ለአንተ እንደማያደርግልህ ታውቃለህ ለዚህ ነው ነቢ ዓለይሂ ሰላቱ ወሰላም ለዓብዱላህ ብን ዓባስ ሲመክሯቸው واعلم أن الأمة لو اجتمعوا على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك ህዝቦች በጠቅላላ ተሰብስበው አንተን በሆነ ነገር ሊጠቅሙህ ቢፈልጉ አላህ ፊቱኑ ለአንተ ያላለውን ነገር ማምጣት አይችሉም። አላህ ስብሓነሁ ወተዓላ የወሰነልህን ደግሞ ለማስቀረት ሁላቸውም ሰዎች በሙሉ ተሰብስበው ቢጥሩ ማስቀረት አይችሉም። አንተን ለመጉዳት ሳር ቅጠሉ ቢሰባሰብ ምንም ሊያደርጉ አይችሉም። አንተን ለመጥቀም ሳር ቅጠሉ ሳይቀር ቢሰባሰብ ሰዎች በሙሉ ጂኖቹ ተሰባስበው አንተን ሊጎዱ ቢያስቡ ቅንጣት ያህል ሊጎዱህ አይችሉም። ሱብሓነላህ ሩፊዓት ልአቅላሙ ወጀፈት ሱሑፍ ይላሉ ቀጥለው ብዕሩ ተነስቷል ወረቀቶቹ ደርቀዋል፣ መዱ ደርቋል፣ ተጽፏል፣ አልቋል። ይሄ ነገር ያከተመ ነገር ነው። ሊአነ ረበከ ሰመድ ያንተ ጌታ የእኔ ጌታ ሁሉ የሚፈልገው ከሁሉ የተብቃቃ ስለሆነ ነው። ስለዚህ የተለያዩ ፈተናዎች ሊያጋጥሙህ ይችላሉ። እርዳታ ያስፈልግሃል። ፈቁል ያ አላህ يتلا يتلايو طلاتوش ليقودوه ليشن ليشنفو يا سفسفو يهونال فقل يا صمد فقل يا الله تبك أسفل لقوهال إردات أسفل لقوهال دقاف أسفل لقوهال اسأل من الله لذي نوكو نبي عليه الصلاة والسلام إذا سألت فاسأل الله وإذا استعنت فاستعن بالله መጠየቅ ካለብህ አላህን ነው መጠየቅ ያለብህ ሰዎች አርሰው ዘርተው አርመው ሊያጭዱ እስከሚጭዱ ድረስ እስከሚያመርቱ ድረስ ጭንቅ ጥብብ ይላሉ ለዚህ ሁሉ ጭንቀት መፍትሄው ወደ አላህ መጠጋት ነው ሰዎች አውሮፕላን ላይ ይወጡና እስከሚደርሱ ድረስ ትንሽ ዝቅ ባለ ወዝወዝ ባረጋቸው ቁጥር ጭንቅንቅ ይላሉ። በተለይ ሰሞኑን በተለይ ዘንድሮ የተለያዩ የአውሮፕላን አደጋዎችና በተለይ ከፋብሪካው ጀምሮ ችግር አለው መሰለኝ ሲባል በእነዚህ አውሮፕላኖች ላይ መሳፈር ሰውን ጭንቅ ጥብብ አድርጎታል። ሌሎችስ አውሮፕላኖች ከዚህ ነፃ ባይሆኑስ የሚል ስጋቱ አየህ ወደ አላህ ስብሓንሁ ወተዓላ ተጠጋ አላህ ካለው ማምለጥ አይቻልም ተነወዐት ልአስባብ ወልመውት ዋሕድ ምክንያቶቹ ይለያያሉ እንጂ ሞት ከአጀል አይታለፍም ከአጀልም አይቀደምም إذا جاء أجلهم لا يستأخرون ساعة ولا يستقدمون ለምሳሌ እንደው አንድ መንገድ ላይ እየሄድክ የመኪና ሹፌሩ መቆጣጠር የማልችልበት ደረጃ ደርሻለሁኝ መኪናውን ቢልህ ምንድን ነው የምትለው? ማን አለ እዚያ ላይ የምትጠራውና የሚደርስልህ? የለም ኢለላህ አልዋሒድ አልአሐድ አልፈርዱ ሰመድ الله سبحانه وتعالى بتأم بتأم يستمر بيت مع أن النتون يقلت أبت سمو صمد يميلو قال صمد مالت من دنة وتولو ابن عباس من من مالتنا الصمد في الوسط الصمد الذي قد كمل في سؤدده والذي قد كمل في شرفه والعظيم الذي قد كمل في عظمته والغني الذي قد كمل في غناه والجبار الذي قد كمل في جبروته والحليم الذي قد كمل في حلمه والعالم الذي قد كمل في علمه والحكيم الذي قد كمل في حكمته وهو الذي قد كمل في انواع الشرف والسؤدد والحكيم الذي قد كمل في حكمته وهو الله سبحانه وتعالى هذه صفته لا تنبغي الا له صمد የሚለው ቃል በልቅና የመጨረሻ ጣራ የደረሰ ባለ ልቅና በክብር የመጨረሻ ክብር ላይ የደረሰ ባለ ክብር የእውቀት ጣራ ላይ ያለ አዋቂ፣ የትዕግስት የመጨረሻ ጣራ ላይ ያለ ታጋሽ ጌታ፣ የጥበብ የመጨረሻ ጥበበኛ የሆነ ጌታ እና መሰሎችም የምሉዕነት ባህሪያት በሙሉ ለሱ የሆኑለት ጌታ ማለት ነው። ሶመድ ማለት የሽመሉ ሸረፍ፣ የሽመሉ ልዕዝ፣ የሽመሉ ልሕክማ፣ የሽመሉ ልሕልም እነዚህን ሁሉ የሚያጠቃልል ነው ማለት ነው። الصمد ابن القيم رحمة الله عليه صمد የሚለው ቃል من تصمد نحوه القلوب بالرغبة والرهبة ልቦና የሰው ልጆች ልቦና በፍርሃትና በተስፋ በመሰነቅ ወደ እሱ የሚንጋጉለት ማለት ነው ስለዚህ መን ካነ ለሁ ኢላሁን ሰመዱን የሁሉ ዋልታ የሆነ ጌታ ያለው ሰው በምንም አይጠራጠርም፣ በምንም አይሸክክም፣ በምንም አይሰጋም። አሶመድ አንዳንድ የተፍሲር ምሁራኖች ብዙ ማዕና እንዳለው ይናገሩና በአንድ ማዕና ስር ብዙ ነገሮች ሊጠቃለሉ ከሚችልባቸው ማዕናዎች መካከል አንዱ ነው ይላሉ هو الشريف الذي قد كمل شرفه هو الحليم الذي قد كمل حلمه هو الجبار الذي قد كملت جبروته የሚባለው ማዕናውን ሲጠይቋቸው በገዊ የሚባሉ ታላቅ ዓሊም ሁሉንም ማዕና ያጠቃልላል ቃሉ ሁሉንም ማስተናገድ የሚችል ነው። እንዲህ ያለ ጌታ ያለው ሰው ታዲያ ምን አጨናነቀው? ወደ ጌታው ጉዳዩን አስጠግቶ ወደ ሰመዱ ወደ አላህ አስጠግቶ አይሄድም? ለሱ ብቻ እጅ አይሰጥም? ለነገሩማ አላህ ለዚህ ሲመራን ነው እንጂ በፍላጎታችን አይሆን። ለዚህ ነው ሁለተኛ ስሙን አልሃዲ አላሁ ልሃዲ ሁሉን ነገር ወደሚገባው ቦታ የሚመራ ጌታ የሚለውን ስያሜ የአላህ ስብሓንሁ ወተዓላ ስም አንዱ ነው የምንለው አላህ ስብሓንሁ ወተዓላ ሰመድ ከመሆኑ የተነሳ أمن يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض አኢላሁም አላህ ቀሊለን ማ ተዘከሩን ይለናል። የተቸገረ ሰው የተጨነቀ ሰው ሲለምን ልመናውን አቤት ምን ሆንክ፣ ምን ቸገረህ፣ እኔ ያለሁልህ አደርግልሃለሁ በማለት መልስ የሚሰጠው ማናለ? ያለሱ ማናለ ይለናል። የለም ኢላሁም አላህ። ታዲያ እሱ ብቻ ከሆነ መልስ የሚሰጠው ከእሱ ጋር ሌላ የሚመለክ የለም ማለት ነዋ። አለን ሌላ አምላክ የለም አፈላ ተዘከሩን ቀሊለ ማ ተዘከሩን ቀሊለ ማ ተዘከሩን እናንተ በጣም ትንሽ ነው የምታስታውሱት ትንሽም እንኳን አታስታውሱም እንደማለት ነው ሁላችንም ሶመድ ጌታ ጋር ከአላህ ስብሓንሁ ወተዓላ አሶመድ ስር ላይ በመሆን የእሱን እርዳታና ጥበቃ የእሱን እንክብካቤና ድጋፍ በመከጀል ከሁሉም ድጋፍና ጥበቃ እጃችንን አንስተን ለእሱ ብቻ መግባት ይገባናል ጀዛኩም ላ ኸይር والسلام عليكم ورحمة الله وبركاته لأنك الله قلبي كله أمل لأنك الله روحي منها الألق لأنك الله لن اختار لي ملكا أنت العظيم الذي في ملكه